ያው ብስሚላህ ወልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም وأركانه ستة أن تؤمنوا بالله وملائكته وملائكته وكتبه ورسله واليوم الآخر وبالقدر خيره وشره ብለናል በአላህ ማመን የሚይዙት ነገሮች አሉ የሚይዙት ነገር አላህ ስለመኖሩ ማመን አለበት የአላህን ተውሂድ አሩቡብያ ወኡሉህያ እንደዚሁም አስማኡ ሲፋት አስማኡ ሲፋቶችንም ለሱ ብቻ መሆኑን መካድም የለበትም ሲፋ የለውም ብሎ አላህ እንደዚህ ነው ሲባል የለም የሚል ከሆነ በአላህ አመነ አይባልም። በመላእኮችም ሲባል መስፈርት አለው። መላእኮች አላህን አያምጹትም። አላህ አምላኪዎች ናቸው፣ የአላህ አምላኪዎች ናቸው። በስምም የተጠቀሱትን አላህ እንዳለው ወመን ካነ አድወን ለጅብሪል ወሚካለ የሚለው አላህ ያው ጠላት የሆነ ወሊመላኢከት ይላል። ለመላእኮች ጠላት የሆነ እንደዚሁም ለጅብሪል ለሚካል ብሏል። በስም የተጠቀሱትም ካሉ አይቻልም። ወመን ካነ አድወን ሊላሂ ወመላኢከቲህ ይላል ለአላህ ጠላት የሚሆን ወይ ለመላእክቶች ከዛ ያው ወጅብሪል ወሚካኤል ይላል እንደገና ጅብሪልና ሚካኤልን በስም ጠቅሷል እነዚህም ስሞች የአላህ ባሪያዎች ባሪያዎች እንደዚሁ መላእካ መሆናቸውን ያምናል ማለት ነው ኩቱብሂ በመጽሐፍቶች ሙዓየን ተብሎ የተጠቀሰም ይኖራል ጅብሪል ተላላ ይላካል አላህ Subhanahu Ta'ala ደግሞ ኢስራፊል አለ ይነፋል ጥሩምባ የተባለው ጀነት ይጠብቃል የተባለ ለዝናብ ደግሞ አላህ ይወክለዋል ሚካኤል ሌላ ብንጋዝ ማለት ነው ወኩቱቢሂ በመጽሐፍቶች እንጂል አለ ተውራት አለ ዘቡር እነዚህ ሁሉ ከአላህ መሆናቸው ፉርቃንን ጨምሮ እናምናለን ያልተጠቀሱም አሉ ስሞች አላህ አለም የተጠቀሱትን ደግሞ እንቀበላለን ለኛ የወረደው ቁርአን ስለሆነ በቁርአን እንመራለን ወሩሱሊሂ እንደዚሁም መልእክተኞች መልእክተኞች ሐቅን በማስተማር ላይ የአላህን ነገር በመናገር ላይ ማዕሱም ናቸው አይሳሳቱም ስለ አላህ ስለ ዲን በስራቸው ግን ሊሳሳቱ ይችላሉ አደም አትብላ ተብሎ በላ ለምሳሌ አላህ ከልክሎት ነበረ ወይ ደግሞ እሱ ነብይ ነው ከሩስሎች ከመልእክተኞች ቢሆን ነብዩ አለይሂ ሰላቱ ሰላም ያስተማሩት የዲን ነገር እንዲህ አድርጉ ብለው ትምህርት ውሸት ወይንም የተሳሳቱት የለም አይሳሳቱም እንደዚህ አይነት ትምህርት ላይ ለምን ነብዩ አለይሂ ሰላቱ ሰላም የሚያስተምሩት የዲን ትምህርት በሙሉ ማሱም ነው ከአላህ የሚወርድላቸውን ብቻ ነው ስራ ግን ሊሳሳቱ ይችላሉ። ለምሳሌ ባለቤታቸውን ራሳቸው ለሐራም አረጉ። ያ አዩሃ ነቢዩ ደመ ተሐሪሙ ማ አሐለላሁ ለክ አላቸው። እንደዚሁም በስራ አንዳንድ የሚሳሳቱት ሊኖር ይችላል። ትንንሽ ነገሮች ሰው ናቸው። ከዛ ውጭ ግን የትምህርት ላይ የዲን ትምህርት ላይ ሲተስ አይሳሳቱም። በሐራም ነገር አያዙም፣ ከኸይር ነገርም አይከለክሉም ማለት ነው። በዚህ ላይ ማዕሱም ናቸው። ከከባይር ወንጀል ከትልልቅ ወንጀሎችም እንደዚሁ ማሱም ናቸው ማለት ነው ነብዩ አለይሂ ሰላቱ ሰላም ሌሎችም ላይ እሺ ወልየውሚል አኺር በመጨረሻ ቀን ወቢልቀደር ኸይሪሂ ወሸሪሂ ወልየውሚል አኺር በመጨረሻ ቀን መጨረሻ ቀን የሚጀምረው ከሞቱ በኋላ ነው በየውሚል አኺር ማመን ሲባል አላህ በሚሰበስባት የዛች የመጨረሻ ቀን ብቻ ሳይሆን አላህ ስብሐነ ወተዓላ የመልቂያማ በሚሰበስባቸው ብቻ ሳይሆን ከሞት ጀምሮ ባለው ነገር ሁሉ ማመን አለበት አልየውመል አኺር ብሎ ማለት የውመል ቂያማ ነው ሰው የሚቆምበት ጊዜ የመጨረሻው ቀን ከዛ በኋላ ቀን ስላለመኖሩ የውመል አኺር ተባለ ከየውመል ቂያማ በኋላ የውመል አኺር በኋላ ሌላ ቀን የለም የውመል ዲን ይባላል የውመል አኺር የውመል ቂያማ ብዙ ስም አለው ለምንድን ነው እንደዚህ የተባለው የውመል አኺር ከዛ በኋላ ቀን የለም ፀሐይ መግባትና መውጣት ከዛ በኋላ ስለሌለ ነው አምሳ ሺህ ዓመት ሰዎች ነቢዩ አለ ሰላት ሰላም ተናግረዋል። ይቆማሉ ለአላህ ስብሓነ ወተዓላ። የዛኔ ስንዝር ቀርባ በምትቆም ሰዓት ሰባት ሰዎች አሉ ከዛ ፀሐይ የሚድኑ ብለው ገልጸዋል። በእርግጥ አላህ አርሻ ጥላ ስር የሚጠልላቸው ከነሱ ውስጥ ወጣት ሆኖ በኸይር ነገር ያሳልፋለ እዚህና ተጠርተው እምቢ ያው መስጊድ ጎረቤት ሆኖ መስጊድ ልቡ በመስጊድ መመላለስ የተንጠለጠለ የሚላለ ሌሎችም ብዙ ተጠቅሰዋል። ሰባት ሰደቃ ሲሰጥ ቀኝ ሲል ግራው የማያይ ከአላህ ሲል የወደደ ከአላህ ሲል የተለያየ ይሄ ሁሉ አለና ይሄ ሁሉ የተናገሩት ለመችን ይሄ አምሳ ሺህ ዓመት ሰዎች ሲቆሙ ፀሐይ ላይ እነሱ የሚጠለሉ ናቸው። ስለዚህ የውመል አኺር ሲባልም ደግሞ ያ ቀን መኖሩን ያምናል። ከዛ በኋላ ደግሞ ሌላ ቀን ስለሌለ እንዳልነው ከዛ በኋላ ሌላ ቀን ስላለመኖሩ የመጨረሻ ቀን ተባለ። የጀነት ሰዎችም ጀነት ይገባሉ፣ የጀሃነም ሰዎችም ጀሃነም ይገባሉ። የመጨረሻ ቀን ነው። ግን ከዛ በኋላ ሌላ ቀን የለም፣ እድልም የለውም ሰው ለመተውበት ማለት ነው። ተውበት ለማድረግ እሺ። ስለዚህ እንዳልነው የመል አኺር ሲባል የሚጀምረው ከሞት ነው። መሞት መኖሩን ያምናል መጀመሪያ። ከዛ በኋላ ደግሞ መሞት መኖሩን የማያምን የለም። አልሞትም ማለት ይሄ በአኺራ መካድ ነው አንዱ በሞት መኖሩን ካመነ ከዛ በኋላ ደግሞ ከሞት በኋላ ባሉት ንዕማ ጥያቄዎች ያምናል። ወይ ንዕማ አለ ወይ ቅጣት አለ ከመጠየቅ በኋላ። መጀመሪያ ፊትና አለ። ፊትናው ምንድነው? መጠየቅ ነው። ለሁሉም ነው። መጀመሪያ ፊትና አለ፣ ይጠየቃል ሰው ሙስሊም ሆነ ካፊር። ከዛ በኋላ ኢመ ኒዓም ከዛ በኋላ ወይ ንዕማ ወይ ጸጋ አለው ሙስሊም አማኝ ከሆነ በትክክል ካልሆነ ደግሞ ቅጣት ይጠብቀዋል። ስለዚህ ይህንን ማመን ከየውም አልቂያማ ከየውም አኺር ማመን ይመደባል ከዛም በኋላ ደግሞ ከዚህ አላህ ስብሐነ ወተዓላ ከጠየቃቸው በኋላ ኒዕማ ካስጠየቃቸው በኋላ በመላእክቶች ኒዕማ ወይ ጸጋ መኖሩን ካመነ መቀስቀስ እንዳለ ሁለተኛ ጊዜ ሩሃቸው እንደሚሰጣቸውና እንደሚቀሰቀሱ ማመን አለበት። አይ እኔ ቀብር ላይ ቅጣት አለ፣ ግን እኔ በቀስቀስ አላለም እዛው ነው የምቀረው ካለ ይሄም አላመንም በአኺራ አኺራ እንዳለው ቀብር ከመግባት ጀምሮ ያለውን ነገር ሞቱ ሩሑ ሊወሰድ ሲል ያለውን ነገር ሁሉ ነገር ሂደቱን ማመን አለበት። ከዛ ውስጥ አንዱን ከካደ አላመንም። ካፊሮች እንዳሉት ዘዐመ الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم ወዛሊከ አላላህ ይችል እነዛ የካዱ ሰዎች ምን አሉ አለዩ ባዓሱ አንንቀሰቀስም አሉ መቀስቀስን ካዱ ይሄ የውመል አኺር መካዳቸው ነው አለዩ ባዓሱ ቁል በላ ወረቢ አይ በላቸው በጌታዬ ይሁንብኝ ለቱባዓሱነ ትቀሰቀሳላችሁ ስመለ ትነበኡነ ከዛም ደግሞ ትነገራላችሁ በምን ቢማ አሚልቱ በሰራችሁ ስትሰሩ በነበረው ስራ ሁሉ ትነገራላችሁ ወዛሊከ አላላህ የሲር ይህ ደግሞ እኮ በአላህ ዘንድ በጣም ቀላል ነው፣ ከባድም አይደለም። እናንተን ሰብስቦ እናንተን ሰብስቦ ስትሰሩ የነበረው ይህን ሰርተሃል፣ ይህን ማለት ለአላህ ስብሓነ ወተዓላ የሚከብደው አይደለም አለ አላህ ስብሓነ በቁርአን ላይ ቁል በላ ያላቸው ለማን ነው? ለነቢዩ ዓለይሂ ሰላቱ ወሰላም። እነሱ ሲያስተባብሉ ታዲያ ምን ትላቸዋለህ? ቁል በላ ወረቢ፣ አረ እንደውም ትቀሰቀሳላችሁ እስኪ ንገራቸው፣ በጌታ ይሁንብኝ ብለህ ምለህ ለቱብዓሱነ ሱመ ለቱነበኡነ ተቀስቅሳችሁ ከዛም በኋላ መነገራችሁን በስራችሁ ንገራቸው እንደውም በሌላም ቁርአን ይሄን ብቻ ሳይሆን የውም የሻዱ አለይኩም የዛን ቀን የሚመሰክርባችሁ ቀን ነው እጆቻችሁም እግሮቻችሁም ይላል አላህ Subhanahu Ta'ala ቢማ ኩንቱም ታመሉት ስትሰሩ በነበረው እንደውም ምን ብለው ይጠይቃሉ ለምን መሰከራችሁ ሊመሸይቱም አለይና ይላሉ ከዛ አላህ ምን ይላል እነሱ ምን ይላሉ መልሰው አካላቶቻቸው ቃሉ አንጠቀን አላሁ ለዚ አንጠቀ ኩለ ሸይ እንድናገር እንድንናገር ያደረገን በራሳችን ላይ እንድንመሰክር ያደረገን ሁሉንም ነገር ተናጋሪ ያደረገ ጌታ ነው ብለው ይመልሱላቸዋል። ይሄ ሁሉ ነገር መፈጠሩ የውመል ቂያማ ማመን አለበት። ስለዚህ ሰውየው ቀብር ይገባል፣ ከቀብር በኋላ ይጠየቃል። ከመጠየቅ በኋላ ደግሞ ኒዕማ ወይ ጸጋ መኖር አለበት ብሎ ያምናል ማለት ነው። እሺ አልኢማኑ ቢልባዕስ ብለዋል እዚህ ላይ ሼክ ዑሰይሚን ወሁወል ኢሕያኡል መውት መቀስቀስ መኖሩን ነው። እሱም የሞቱ ሰዎች ይቀሰቀሳሉ ነው። كما بدأ كما بدأنا أول خلق نعيده وعدا علينا إنا كنا فاعلين ثم إنكم بعد ذلك لميتون ثم إنكم يوم القيامة تبعثون إن أنتكم ما شفنا قال الله سبحانه وتعالى كذب بهلا تكسكس الله كما بدأنا أول خلق يمجمرا فترة تجمرنا እንመልሰዋለን ብሎ አላህ ስብሓን ተዓላ የሕሸሩ ናስ የውም ልቅያመቲ ሑፋተን ገርለን የውም ልቅያማ ሰዎች ሲቀሰቀሱ የሚቀሰቀሱበት ሁኔታም አለ የተነገረ ያንንም እናምናለን ሑፋትን ገርለን ብለዋል ዑራትን እርቃናቸውን የሆኑ ሑፋትን ጫማ የሌላቸው ዑራትን እርቃን የሆኑ ገርለን እንደተወለዱ ያልተገረዙ ሲሆኑ ለአላህ ስብሓን ወተዓላ ይቆማሉ ነቢ አይሻ ረዲየላሁ አንሃ እርቃኑ ነው ሰው ሁሉ ሲባል ምናለች ለነቢዩ አለይሂ ሰላቱ ወሰላም ታዲያ የዛን ቀን ሰው እንዴት ነው ሀ አያደርግም እንደው አንዱ አንዱን አይም ወይ አይተፋፈርም ወንድና ሴት አብሮ ሲቆም አለቻቸው። ነቢይ አለይሂ ሰላቱ ወሰላም አይ ነገሩ እኮ በጣም የከበደ ነው። ይሄን ለመተሳሰብ ሰው ይሄን ነገር አስቦ ለማየት የሰውን በጣም የሚደነግጥበት ጊዜ ነው። ከጎኑ ማን እንዳለ እንኳ የማያውቅበት ጊዜ ነው። ወላጆቹን ቢያይ የሚሸሽበት ጊዜ ነው። አፈሐሲብቱም አነማ ኸለቅናኩም አበሰን ወአነኩም ኢለይና ላ ቱርጃዑን ታስባላችሁን? እኛ ዝም ብለን እንደፈጠርናችሁ ወደ እኛም እንደማትመለስ ታስባላችሁን? ይላል እነ ለዚ ፈረደ አለይከ አልቁርአነ ለራዱከ ኢላ መዓድ እንደዚሁም በብዙ ቁርአኖች አላህ ስብሐነ ወተዓላ የሰው ልጆቹን ወደ ነበሩበት ፍጥረት እንደሚመልሳቸው እንደሚሰካካቸው ተናግሯል። አሳኒ አልኢማኑ ቢልሂሳብ ወልጀዛ ከተቀሰቀሰ በኋላ ሂሳብና ጀዛ አለ። ሂሳብ ይደረጋል፣ ከዛ በኋላ ይመነዳል። እና ኢለይና ምንጃ ማለት ግን መመንዳት ለኸይር ብቻ አይደለም። ጀዛአን ቢማ ካኑ ያዕመሉን ሲሰሩት በነበሩት ይመነዳቸዋል። መጥፎም ከሆነ በመጥፎ ጥሩም ከሆነ ጥሩ ነው። ሂሳብና ጀዛ ለሁሉም ሰው አለ። ሂሳብ ይደረጋል፣ ከዛ በኋላ ይመነዳል ማለቱ ምንጃው የተባለው ለምንድን ነው? በኸይርም ከሆነ ኸይር አለው፣ በመጥፎም ከሆነ መጥፎ የሆነ ምንዳ ይጠብቀዋል ማለት ነው። መን ጃአ ቢልሐሰነቲ ፈለሁ አሽሩ አምሳሊሃ በመልካም የመጣ እኮ መቼ ነው ይሄ? የውመል ቂያማ ዱንያ ላይ አይደለም። ዱንያ ላይ አንድ መልካም የሰራ አስር አለው አይደለም። ንግድ ሊነግድ ብሎ መቶ ሺህ ቢያወጣ አስር እጥፍ አያገኝም። ሊከስርም ይችላል፣ ሊያገኝም ይችላል። ቢለፋም መልፋቱ አለመልፋቱ ለዱንያ ለማግኘቱ ትንሽ ሰበብ ነው እንጂ የማግኘቱ ደረጃውን የሚገልጽ አይደለም። ለአላህ ስብሐነ ወተዓላ ግን የሰራ ሰው መን አሚለ የሰራ ሰው ያገኛል። ጥርጥር የለም። ለአላህ ሲል ከሰራ እንዳልነው እኽላስና ሙታባዓት ካለው ለአላህ ሲል ከሰራው ጥርት አድርጎ እንደዚሁም በነቢዩ ዓለይሂ ሰላቱ ሰላም مكة الكون من جاء بالحسنة فله عشر أمثالها أسرت في تأبك أوال إيه اندوم تنشنو ومن جاء بالسيئات فلا يجزى إلا مثلها سلذي جزاء متى على كافر بمأسف ويمتى سوك فلا يجزى إلا مثلها بمأسف ويمتى سوك فلا يجزى إلا مثلها بمل بسفن بمسرنج أي من الدم وعند الشتال نبلو الله سبحانه وتعالى يالا أم أي كتاو بسر رو ኢላ ሚስለሃ ወሁም ላ ዩዝለሙን እነሱም ደግሞ የሚበደሉ አይደሉም። የሚቀጡት በስራቸው ነው። የሰው ልጅ የሚማረው ግን በአላህ እዝነት ነው፣ በስራው አይደለም። ስራው ሰበብ ይሆነዋል፣ ወደ አላህ ያቀርበዋል። ከዛ ውጭ ግን ጀነት የሚያክልን ነገር ሰው አምሳ ዓመት ይሁን መቶ ዓመት አንድ ዓመት አላህን አብዶ ጀነት የሚገኝ ጸጋ አልነበረም። ከጀነትም አልፎ አላህን ማየት ይሄ ቀላል ጸጋ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም የአላህ እቃ እኮ በጣም ውድ ነው እሱም ምንድነው ጀነት ነው ለሱ ተሽቀዳደመው አሉ አላህ ያዘጋጀው ለሙእሚኖቹ ትልቅ ነገር ነው ግን ያዘዘው ትእዛዝ ከዛ አንጻር ሲታይ ትንሽ ነው ይሄ ከረህመቱ ከእዝነቱ ነው መጥፎ ለሰሩ ግን ቅጣታቸው የሚገባ ነው ማለት ነው ወነضع الموازين القسط ليوم القيامة فلا تظلم نفس شيئا وإن كان مثقال حبة من خردل أتينا بها وكفى بنا حاسبين إذا كان كل نفسك منهم يما يبدلوا بتكنو تنش مقابلتهم ትንሽ እንኳ ብትሆን ያችኑ እንሰጣቸዋለን። አላህ በቁርአን ላይ እንደተናገረው ካፍ ላይም ልክ ኪታባቸውን ሲያነቡ ምን ይላሉ? ያው ማሊ ሀዘል ኪታብ ላ ዩጋዲሩ ሰጊረትን ወላ ከቢረትን ኢላ አሕሳሃ። ምንድን ነው ይሄ ኪታብ ትንሽም ትልቅም ብትሆን አይተዋትም እኮ ቢቆጥራት እንጂ ይላሉ። ወወጀዱ ማዓሚሉ ሐዲራ ይኸው የሰሩትን ነገር እኮ እዛው ተቀርቦላቸው ተጥዶላቸው አገኙት። ስለዚህ ይሄ ሁሉ የውመል ቂያማ መኖሩን ማመን የውመል አኺር ነው። ከነዚህ ውጭ አንዱን የሚያስተባብል ሙስሊም አይደለም፣ ካፊር ነው፣ ሙርተድ ነው። ጀዛ የለም ካለ ጀነት የለም ማለት ጀሃነም የለም ማለት መሞት የለም ማለት ሁሉንም አምኛለሁ ቢልም አላመነም፣ ውሸት ነው። ኢነላሃ ነቢዩ ዓለይሂ ሰላቱ ወሰላም በተናገሩትም አለ ቀድ ሰተረ አለይከ ፊ ዱንያ ይህም አይነት ነገር አለ ለሙእሚኖች አንተ ለኸይር ለሙስሊም ወንድምህ የደበቅከው አለ። እኔም አላህ ስብሓነ ወተዓላም ደብቆላቸው ጀነት የሚያስገባቸው አሉ። ብዙ የተለቀጠ የተጠቀሱ ሐዲሶች አሉ ስለ ሙእሚንም ስለ ካፊርም ቅጣት ስለዚህ ይህን ሁሉ ያምናል ሙስሊም የመጣውን ሁሉ አንዱን አልቀበልም ማለት የለበትም እሺ ስለዚህ ጀዛ መኖሩና ምን አለበት ከባስ በኋላ ይቀሰቀሳሉ ከዛ በኋላ ደግሞ ጀዛ አለ ይመነዳሉ ማለት ነው ሶስተኛ ደግሞ ጀዛ ከተሰጣቸው በኋላ ምን አለ ጀነትና እሳት አለ ሶስተኛ ላይ ጀነትና እሳት ይመጣል ኢነ الذين آمنوا وعملوا الصالحات أولئك هم خير البرية جزاؤهم عند ربهم ምንዳቸው ምንድነው እነዛ መልካም የሰሩት ምንዳቸው እኮ عند ربهم በጌታቸው ዘንድ ጀናቱ ጀነት መግባት ነው አድሚን ተጅሪ ሚን ተሕቲሃ الأنهار በስሮቿ በዛፎቿ ስር ወንዞች የሚፈሱ የሆኑ ጀነት ውስጥ መግባት ይሄ ምንዳቸው ነው ኻሊዲነ ፊሃ በሷም ላይ ዘውታሪ ናቸው አበደን ዘውታሪዎች ናቸው ሁሌም ቢሆን ረዲየላሁ አንሁም ረዲየላሁ አንሁም ወረዱ አንሁ ረዲየላሁ አንሁም አላህ የነሱ ወደደላቸው ስራው ወረዱ አንሁ እነሱም ከአላህ የመጣን ጸጋ ወደዱ ذلك لمن خشي ربه ይሄ እኮ ሁሉ ነገር የተጠቀሰው ለማን ነው ሊመን خشي ربه ጌታውን ለፈራ ነው አላህ በቁርአን ላይ ምን ይላል ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን ጀዛእን ቢማ ካኑ ያዕመሉን فلا تعلم نفس النفس قد توقم ما أخفي لهم للنرسو يتدبك اللاتشون من قرة أعين يأين معرفها كهولو جزاء بما كانوا يعملون إيه هلوكو تسارو بربرو تسرانو إلى الله سبحانه وتعالى الله سبحانه وتعالى يزاق الجو لمؤمنوش نعماك ألا النعمة يدلن يهمك أزمتنا واتقوا النار التي ኡዒደት ሊልካፊሪን ይላል አላህ ስለ እሳት ደግሞ ሲናገር ወተቁ ናረ እሳትን ፍሩ አለቲ ኡዒደት ሊልካፊሪን ለነዚያ ለካፊሮች የተዘጋጀች ሆነች እና አዕተና ሊዛሊሚን ናረን እኛ እኮ ለካፊሮች ለበዳዮች እሳትን አዘጋጅተንላቸዋል በዳዮች ሙሽሪኮች ማለት ነው እነ ዙልመ እነ ሽርክ ለዙልሙን ዐዚም እንዳለው ሁሉም በደል አለ ሰው መበደልም በደል ነው ትልቁ ግኔቱ ነው እነ ሽርከ ለዙልሙን ዓዚም إن الله لعن الكافرين وأعد لهم سائرا الله سبحانه وتعالى ካፊሮችን ከዝነቱ አርቋቸዋል ይላል ወአደ ለሁም ሰዒረን ደግሞ እሳትንም አዘጋጅቶላቸዋል ኻሊዲነ ፊሃ አበደን ላ የጂዱነ ወልየን ወላ ነሲራ በዛም ላይ ደግሞ እኮ ዘውታሪዎች ናቸው አጋዥም ለእነሱ ወዳጅ የሚሆናቸውም አያገኙም ድል የሚሰጣቸውም يوم تقلب وجوههم في النار يقولون يا ليتنا أطعنا الله وأطعنا الرسول እኛ እኮ ያው የዛን ቀን ምን አለ ይላሉ እሳት አላህ ስብሓን ወተዓላ ሲቀጣቸው ቀጣዕና አላህ ወአጣዕና ረሱለ አላህና መልእክተኛውን ታዘን ቢሆን ምን ነበረ ይሻለን ነበር ይላሉ እኛ የታዘዝነው የዛን ቀን እኮ ሳደተና ወኩበራአ ነው ይላል ይላል አላህ በቁርአን ላይ የእኛን የበላዮቻችን ታላቆቻችንን መሪ የሚባሉትን ታዘዝን ወየውልን ይላሉ ማለት ነው። ሼህ ሁሉ መኖሩን ማመን አለበት ሙስሊም። فتنة القبر አለ ወይ سؤال الميت ነው ብለናል፣ ይጠየቃል ባዕደ ደፍኒሂ። عذاب القبر አለ عذاب القبر ይቀጣል ማለት ነው። ولو ترى إذ الظالمون في غمرات الموت ብሏል። መቀጣታቸው يوم القبر ውስጥ ያሉ ማመኑ ይህም ያው ከዛ ኢማን ውስጥ ነው። ፈለውላ አላ تدفنوا لدعوت الله أن يسمعكم من عذاب القبر الذي أسمع منه ثم قال النبي عليه الصلاة والسلام ثم أقبل بوجهه فقال تعوذ بالله من عذاب النار الله تتبق قالوا النار كأسات كتات قالوا نعوذ بالله من عذاب النار قالوا أصحابك إن نتبق يعني عذابك الله كتات وقال تعوذ تعوذ بالله من عذاب القبر እንደዚሁም ከቀብር ቅጣት በአላህ ተጠበቁ ቃሉ ነዑዙ ቢላህ ሚን ዓዛብ القبر قالوا قال تعوذوا بالله من الفتنة ما ظهر منها وما بطن كذا بهلا بطن قال تعوذوا بالله من فتنة الدجال قالوا ايش እነዚህ ማሉ ደጃልንም ጠቅሰዋል እዛም ላይ ያለውን የቀብሩንም አንስተዋል እንደዚሁም በፊትና ላይ እነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ይባላሉ። እነዚህ አላህን የሚፈሩ ሰዎች አላህ መላእኮችን አላህ ይልክላቸዋል። ያው አብሽሩ ይላቸዋል። አላ ተኻፉ ወላ ተሕዘኑ ቀብር ላይ ነው። አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትዘኑም። ወአብሽሩ ቢልጀና ጀነት አልገቡም። እዚህ ላይ ምን ይሏቸዋል? ያበስሯቸዋል። ወአብሽሩ ቢልጀና እንግዲህ ላይ በጀነትም አብሽሩ አለቲ ኩንቱም ቱዓዱን ያቺ ቃል ስትገቡላት የነበረችው ጀነት ስለዚህ ያው ይህን ሙሉ ማለቱ ማመኑ ያው ከየውመል አኺር ማመን ይካተታል ማለት ነው። ይሄ ብቻ አይደለም። እዚህ ላይ ረግባ ረህባ የሚል አምጥቷል። የሚያስገኘው ጥቅሞች፣ ተመራቶች፣ ፍሬዎች ምንድን ነው? ረግባ ይኖረዋል። አላህ ስብሐነ ወተዓላ ለማምለክ እጅ አላህን ለመውደድ ጉጉት ይኖረዋል የአላህን እዝነት በማወቅ ረህባ ደግሞ ፍራቻ ይኖረዋል እሳትን የቀብር ቅጣትን ሁሉን ነገር በማወቅ የአላህን ቁጣ ይህም ብቻ አይደለም የውመል አኺር ማለት ሙስሊም የሆኑ ሰዎች አላህን ያዩታል ይህንንም ሰው ማመን አለበት ሙስሊም የሆኑ ሰዎች አላህን ያዩታል አላህ በቁርአን ላይ ሲናገር ምን አለ ስለ አማኞች ውጁሁ የውመኢዲን ناظرة إلى ربها ناظرة يزان كان يوم إدين يزان كان في توش يمارو يبرو يهنا له إلى ربها ناظرة ودقيت هاتشوم دقمو تملك هنا له ووجوه يوم إدين باشر تظن أن يفعل بها فاقرة إذا كان دمو في توش يتجمع الددو يتبو ساقونو نجهم عليها غبر عندانو بفيت هاتشو لا عبارة يمون هنا تظن أن يفعل بها فاقرة يتجمع الددو يتجمع አንዳች ቅጣት እንደሚመጣባት ይሄ ሁሉ መኖሩን ያምናል ሰው ነቢዩ አለ ሰላት ወሰላም እንዳሉትም እናንተ እኮ ጌታችሁን ታያላችሁ አስራ አራተኛው በድር ጨረቃ ደምቆ እንደምታዩት ላቱዳሙነ ፊ ሩእየትህ እሱን በማየት ላይ ደግሞ አትገፋፉም ለሁም ማ የሻኡነ ፊሃ ወለደይና መዚድ እኛ እኮ ለእነሱ የሚፈልጉት ነገር ሁሉ አለን እንደዚሁም ጭማሬ የሚፈልጉት ነገር ሁሉ ካላቸው ጭማሬው ምንድን ነው ቤት ነው ወይ ሸጀራ ነው? አላህን ማየት ነው። ለምን የሚፈልጉት ነገር ሁሉ አላቸዋ ጀነት ላይ። ከኒዕማዎች ሁሉ ከጸጋዎች ሁሉ ሙስሊም መሆን ትልቁ ጸጋ አላህን ማየት ነው። ከሁሉም ጸጋ የበለጠ ሙስሊም የሆኑ ሳይቀጡ ጀነት የሚገቡ ሰዎች አላህን ያዩታል። እንደውም ከዛም በኋላ የውመል ቂያማ ቆመው እያለ ካፊሮች ሁሉም ይሰማሉ የአላህን አላህ የሚፈርደውን አያዩትም ግን مسلم يهون سواج دين الله سبحانه وتعالى يا يايتهم جنة كذبوا بهلم يايتهم الله سبحانه وتعالى كما يتبلغ تلك فجأة لما الله سبحانه وتعالى ما يتني وفقاً إيش وبالقدر خيره وشره قدر دجمه لك أتلمي مت أو خيره وشره ما تفهم هو نتره قدر كالله سبحانه وتعالى لو إنه النجر ما من اللبث قدر كالله سبحانه وتعالى لو وش ثاني የሆነ ነገር ሲፈጠር በሱ ላይ ወደደውም ጠላውም ከአላህ ስለሆነ ይህን ነገር ማመን አለበት። ይህን የሚክድ ሰው ሙስሊም አይደለም። የቀደር ችግር አለ ብዙ ፊርቃዎች ላይ ያለፉት ላይ በተለይ በቀደር የሚክድ አለ። ቀደር የሆነ ነገር ሲፈጠር ያው ከራሱ በቀደር ላይ ሁለት ፊርቃዎች አሉ ዋና ዋና ቀደርያና ጀበርያ። ቀደርያዎች ቀደርን ካዱት። ይሄ ሁሉ ነገር የሚፈጠረው ሰው ባሪያ የሚሰራው በራሱ ነው እንጂ አላህ ስብሓን ወተዓላ መሻ የለውም ፍላጎት የለውም አላህ የፈለገው አይደለም አሉ የሚሆነው ስብሓንላህ ሌሎቹ ደግሞ ጀበርያዎች ምን አሉ ባሪያ ተገዶ ነው የሚሰራው እንጂ አላህ ስብሐነ ወተዓላ ሁሉን ነገር የሚያሰራው ፍላጎት የለውም አሉ። አህለ ሱና ወል በቀደር ላይ ያላቸው እምነት ከሁለቱ መካከል ነው። የአላህ መሻ አለ፣ አላህ የሻው እንጂ የማይሻው አይሆንም። ይሄ መሻው የአላህ ስብሐነ ወተዓላ ግን በእነሱ ነው። እነሱ ኸይር የሚመኙና ለኸይር የሚጥሩ ከሆነ አላህ ሂዳያ ይሰጣቸዋል። እነሱ ጥመትን የሚፈልጉና ከአላህ የሚርቁ ከሆነ ደግሞ አላህ ጥመትን ይጨምርላቸዋል። አላህ በቁርአን ላይ እንዳለው ሱረቱ ሌይል ላይ ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰንየሲርሁ ሊልዩስራ ፈአማ መን አዕጣ የሰጠ ሰው ወተቃ እንዲሁም አላህን የፈራ ሰደቀ ቢልሑስና በመልካም የመጸወተ ፈሰንየሲሩሁ ሊልዩስራ ለመልካም ነገር እናገረዋለን ወአማ ምን በኺለ ወስተግና የሰሰተ አልሰጥም ያለ እንደዚሁም የተብቃቃ የበላይ የሆነ ሰው ወከዘበ ቢልሑስና በመልካም ነገር ያስተባበለ ሰው ፈሰኑ የሲሩሁ ሊልዑስራ ለመጥፎ ነገር እናገረዋለን መጥፎ ነገር ገር ይሆንለታል አላህ ስብሓን ወተዓላ ነቢዩ ለ ሰላት ሰላም እንደተናገሩት መልካም ነገር አላህ ስብሓን ወተዓላ እንደተናገሩ መልካም ነገር ሁሉ እንዴት ይሆንበታል ከአነማ ይሰዓዱ ፊ ሰማ አለ ወደ ሰማይ እንደ መውጣት ያህል ይከብደዋል። አላህ በአላህ ምን ስትሉት ወደ ሰማይ የመውጣት ያህል ትልቅ ነገር ይመስለዋል። ይሄ ከአላህ ስብሐነሁ ወተዓላ የሰጣቸው ነው። እንግዲህ በምንድን ነው ግን? በስራቸው ነው። ኸይር ነገር ደግሞ ከሆነ ሰውየው የሚያስበው የሚመኘው አላህ ያገራለታል። ሰው በራሱ መመልከት ነው የሚያስገድደው እንደሌለ ያውቃል። አሁን ተነስቶ ከእናንተ ውስጥ አልማርም ብሎ ቢሄድ የሚከለክለው ሰው የለም። መስገድ እፈልጋለሁ ብሎ ቢሰግድ የሚከለክለው የለም። ይሄ ሰው ተገደደ ማለት የሚቻል አይደለም። እነዛ ግን ጀበርያዎች ባሪያ ተገዷል፣ ምንም ነገር አይሰራም አሉ። ተገዶ ከሆነማ ኢዘን ዙልም ነው ማለት ነው ለእነሱ መልሱ። አላህ ስብሐነ ወተዓላ ማንንም አይበድልም እያልን ባሪያዎች እንዴት ብሎ አስገደዳቸው ይባላል። እንደዚሁም ደግሞ መሻ የለውም ካልን የአላህ ስብሐነ ወተዓላ ሲፋን አጓደል ነው። አላህ የፈለገውን ማድረግ ይችላል ብለን እናምናለን። የፈቀቱል አህባሽ ምንድነው የሚሉት? አላህ በሁሉም ነገር ላይ ቻይ ነው የሚሉን አይቀበሉም። ለምን ሲባሉ ምን አሉ? አይ አላህ እኮ በዳ አይደለም፣ ስለዚህ በበደል ላይ ቻይ አይደለም አሉ። ሱብሃንአላህ። አላህ ይጠብቅን። ምን አይነት ጥመት ነው? አላህ በሁሉም ነገር ላይ ቻይ ነው ማለት የሚያመጡት ሹብሃ እንደዚህ አይነት ሹብሃ ነው። አላህ በሁሉም ነገር ላይ ቻይ ነው ማለት በሁሉም ነገር ላይ ቻይ ነው ከፈለገ ያደርገዋል ማለት ነው እንጂ ያደርገዋል ማለት አይደለም። የአንድ አመት ልጅ ከእናንተ ጋር ቢቀመጥ መግደል ትችላላችሁ አትችልም ቢባል አቅም ያጥረዋል ያንን ለማጥፋት ሁሉም ይችላል እኮ ልጆችን እበትናለሁ አልፈልግም ብሎ ህፃናቶችን መበተን ይችላል ይሄ ማለት ግን ያደርገዋል ማለት አይደለም አላህ ስብሓን ወተዓላ በሁሉም ነገር ላይ ቻይ ነው እናንተን አጥፍቶ ሌላ ህዝቦች ሊያመጣ ቻይ ነው ይላል አላህ ስብሓን ወተዓላ ቢፈልግ እናንተን አጥፍቶ ሌላ ያመጣል ቢፈልግ እንደዚህ ያደርጋል ያደርገዋል ማለት ግን አይደለም ቃል ገብቷል አላህ እንደማያጠፋ መሻአው ግን መቻሉ ለአላህ ስብሓን ተዓላ ይሰብትለታል ግን አላህ መልካምን እንጂ መጥፎን አያደርግም ወመላሁ የሪዱ ዙልመን ልልዕባድ አላህ አይደለም ባሮችን ሊበድላቸውና በደልንም አይፈልግላቸውም ስለዚህ በቀደር ሲያምኑ በሁለቱ መካከል የአላህ መሻ አለ ያለ አላህ ፍላጎት የሚሆን ነገር የለም ባሪያም ደግሞ ፍላጎት የመስራት አላህ ስብሓን ተዓላ ሰጥቶታል ስሩ ተብሏል። አላህ ሱብሓነሁ ወተዓላ በቁርአን ላይ ብሏል እኮ እንግዲህ ስሩ ተፈትናችኋል። የሚፈልግ ሰው ይሰራል መልካም ስራ፣ የማይፈልግ ደግሞ ይተዋል። ወሀደይናሁ ነጅደይ መርተነዋል ሁለት መንገድ ይላል። መንገድ አለ ኸይርና መጥፎ አላህ አሳውቆታል። የሰው ልጅ ጥሩና መጥፎ መስራት የማፋንታ ነው የሰው ልጅ ነው ማለት ነው። አላህን ተጠያቂ ሊያደርግ አይችልም። የውመል ቂያማ ነቢዩ ዓለይሂ ሰላቱ ሰላም እንደተናገሩት ሁሉም ሰው ይመነዳል። ኸይር ያገኘ ሰው አላህን ያመሰግናል። መጥፎ ያገኘ ደግሞ ፈላ የሉመነ ኢላ ነፍሰ ነፍሱን ቢሆን እንጂ ራሱን ቢሆን እንጂ ማንንም አይወቅስም። ሸይጣን ራሱ ይላል እንኳን አላህ ስብሐነ ወተዓላ እንደዛ በድሏቸው በደል አይደለም እንደ ሰውን ማጥመም በልባቸው ውስጥ እየወሰወሳቸው ምን ይላል? ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱኝ፣ ነፍሶቻችሁን ውቀሱ። እኔ እኮ ጠራኋችሁ ተቀበላችሁኝ እንጂ እኔ አላስገደዷችሁ አላስገደድኳችሁም ይላል። አላህ ስብሐነ ወተዓላ የድዑና ሊልኸይር አላህ ግን ለመልካም ነገር እየተጣራ በእኔ መኑ ጀነት አስገባችኋለሁ። እኔን ማየት አለ ከዚህ የበለጠ ስንት ኒዕማ አላህ ስብሐ ወተዓላ አዘጋጅቷል። ከቀብር ቅጣት መጠበቅ ከሷሊሖች ከአንቢያዎች ጋር መጥቀስቀስ ያህል ደረጃ አለና ነው እያለ እየተጣራ አንድ ሰው አላህ አስገድዶ ይህን የሰራሁት ማለት አይችልም ማለት ነው። ሁለተኛው ደግሞ እዚህ ቀደር ላይ ያለው በዱንያ ላይ ነው። ሰው ተቃራኒ ሆነ። በዱንያ ላይ ነበረ ሁሉም ነገር ተቀድሮብኛል ብሎ የሚተወው ወይ ደግሞ አላህ የቀደረልኝ ሪዝቅ አለኝ ብሎ ቁጭ ቢል እንኳ የሚለው በዱንያ ነበር መስራት አለበት ቢሆንም ሰው ግን ምን አረገ ያ የአላህ የቀደረብኝ ነው የምሰራው እያለ ከዲን መዘናጋት ጀመረ ይሄ ማስተባበያ ሊሆነው አይችልም አላህ ምርጫውን ሰጥቶታል ስራውን ማሳየት አለበት በዱንያ ማለት ነው እሺ አልኢማኑ አንደኛው የሚይዘው እንግዲህ ቢልቀደር ስንል بأن الله تعالى عالم بكل شيء ጁምለተን ወተፍሲለን ሁሉንም ነገር ያውቃል ጁምለተን በአጠቃላይ ሲለን እንደዚሁም በክፍልፋይ ቢሆን አዘለን ወአበደን ከዚህ በፊትም መጨረሻም ድረስ ያለውን እንደዚሁም እውቀቱ የአላህ Subhanahu Ta'ala ቀዲም ነው የጀመረ አይደለም። የአላህ Subhanahu Ta'ala እውቀት ከዚህ ጊዜ ጀመረ የሚባል አይደለም። ሁሉንም ነገር ከመጀመሪያ እስከ መጨረሻ ያውቀዋል። ገና ከመጀመሪያው ጅምር የለውም። አላህ Subhanahu Ta'ala የኛ እውቀት ሁሉም ነገር ጅምር አለው። ዛሬ የምናውቀው ትላንት ያወቅነው የሆነ ጊዜ ሲያድግ ሲያረጅ የአላህ ስብሐነ ወተዓላ እውቀት ግን ከመጀመሪያ ሁሉም ነገር ማወቁን ያምናል ማለት ነው። ሁለተኛ አልኢማኑ ቢአን አላህ ከተበ ዛሊከ ፊለውህ ይሄ ደግሞ ሁለተኛ ላይ ሁሉም ነገር በኪታብ ላይ መጻፉን ማመን አለበት። ከተበ አላሁ መቃዲረ ኸላኢቀ ቀብለ አን የኽሉቀ ሰማዋቲ ወልአርድ ሰማይና ምድርን ከመፍጠሩ በፊት ሁሉም የሚሰሩትን ነገር ቀደራቸው ተጽፏል። ቢኸምሲን አልፍ ሰና እንደውም በአምሳ ሺህ ዓመት ከመፍጠሩ በፊት ስለዚህ ተጽፏል ማለት ነው። የአላህ እውቀት አይደለም የጀመረው ጽሁፉ ነው። ጽሁፉ ሰማይና ምድር ከመፈጠራቸው 50 ሺህ ዓመት በፊት ተጻፈ። የሰው ልጅ የሚፈጥረው የአላህ እውቀት ግን ከመጀመሪያ ሁሉንም ነገር እሺ ያውቃል። አላህ ምን አለ? አለም ተዓለም አነ አላህ ያዕለሙ ማ ፊ ሰማዋት ወማ ፊል አርድ አታውቅም? ምን አላህ በሰማይና በምድር ያለው እንደሚያውቅ እነ ዛሊከ ፊ ኪታብ ይሄ ሁሉ በምን ላይ አለ? በመጽሐፍ ላይ ስለዚህ ተጽፏል ሁሉም አልኢማኑ ቢአን ጀሚዕ ካኢናት ላ ተኩኑ ኢላ ቢመሽአትላህ ሁሉም የሚፈጠረው ነገር በአላህ መሻ እንጂ አይሆንም ሰዋአን ካነት ሚማ የተዓለቁ بفعله أو مما يتعلق بفعل المخلوقين ከማ ቃል አላህ የሚያደርገውም ቀደሮች ሊሆኑ ይችላሉ ፍጥረቶች የሚያደርጉትም አላህ ባይፈልገው አይሆንም ወረቡከ የኽሉቁ ማ የሻእ ويفعل الله ما يشاء هو الذي يصوركم في الأرحام كيف يشاء ولو شاء الله لسلطهم عليكم ولو شاء ربك ما فعلوه ይሄን ሁሉ ብሏል አላህ ስብሐ አላህ የፈለገው እንደሚሆን አላህ ቢፈልግ ይሄ ይደረጋል ብሏል ምንም ነገር አይደር አይፈጠርም በአላህ ፍላጎት ቢሆን እንጂ መሻአና ሪዳ ልዩነት አለው አላህ መሻ አለው ለሁሉም ነገር ሪዳ ግን አይደለም ካፊር ኩፍርን አይወድም አላህ Subhanahu Ta'ala ሪዳ ስንል ኢነ አላህ Subhanahu Ta'ala ላ የርዳ ለዒባዲህ ኩፍር ነው መሻአ የሚለው ግን የማይፈልገው ነገር አይሆንም ለማለት ነው። ቢከፍሩ ምን ቢሉም እሱን አስገድደውት ወይ የእሱን ፍላጎት ጥሰው አይደለም፣ በስራቸው ነው። እንደዚሁም በአላህ ስብሐ ተዓላ ፍላጎት ነው እንጂ አላህ የሚከሰተው ነገር ሰው አንድ ሰው ልጅ ቢከፍርም ቢሰልምም በአላህ ፍላጎት እንጂ ከእሱ ፍላጎት ውጭ የሚሆን ነገር يلم بسراتشو إيش أردت أن يعلى الإيمان بأن جميع الكائنات مخلوقة على شيء هل من يقدمه يا الله سبحانه وتعالى فترة نو الله خالق كل شيء وهو على كل شيء وكيل كل من يقدر الله سبحانه وتعالى يفترنه ብሏል ወኸለቀ ኩለ ሸይን ፈቀደረሁ ተቅዲራ ወላሁ ኸለቀኩም ወማ ተዕመሉን የሰውን ልጅ ስራውንም የሰውን ልጅንም የፈጠረው አላህ መሆኑን ማመን ይሄ ከቀደር እምነት ይቆጠራል ማለት ነው ፈመን ሻ አተኸዘ ኢላ ረቢሂ መአባ ፈእቱ እሺ ሐርሰኩም አናሽቱም فاتقوا الله ما استطعتم واسمعوا وأطيعوا لا يكلف الله نفسا إلا وسعها ይህም ደግሞ ለሰው ልጅ መኖሩ ነው አላህ የሰውን ልጅ የቻለውን እንጂ አያስገድደውም ፈመን ሻ አተኸዘ ኢላ ረቢሂ መአባ የፈለገ ሰው ወደ አላህ መመለሻን ይይዛል አለ አላህ ስለዚህ ለሰው ልጅም ፍላጎት መኖሩ ይሰብትለታል ማለት ነው እሺ لمن شاء منكم أن يستقيم وما تشاءون إلا أن يشاء الله رب العالمين ካፊሮቹ ነው እንደዚህ ሲሉ እኛ ብንፈልግ እኮ እንሰልማለን ስላልፈለግ ነው ሲሉ ምን አላቸው መልስ ሰጣቸው ሊመን ሻአ ሚንኩም ከእናንተ ውስጥ ለፈለገ እኮ አየስተቂም በዲን ላይ ቀጥ ሊል እስቲቃማ አታገኙ ወማ ተሻውነ አትሹም እናንተ ኢላ እየሻ አላሁ ረቡል ዓለሚን አላህ ቢሻው እንጂ ስለዚህ መሻአው ከአላህ መገኘት አለበት እንዳለው ግን ኸይር ነው የተመኘ አላህ ለኸይር እሺ ይመራዋል ማለት ነው አላህ በቁርአን ላይ እዚህ ላይ ያለው ማስረጃ ምንድን ነው والدليل على هذه الأركان ወደ መትን ተመልሰናል። ወደሊሉ አላ ሀዚህ አልአርካን ሲታ ስለ ስድስቱ ማስረጃ አለን። ኢማን ማለት ስድስቱ ናቸው ብለን ከራሳችን ያመጣነው ሳይሆን ናም ከማስረጃ ነው። ለይሰል ቢረ መልካም እኮ ስራ አይደለም። አንቱ ወሉ ውጁሀኩም ፊቶቻችሁን ልታዞሩ ቂበል አልመሽሪቂ ወደ ፀሐይ መውጫ ወልመግሪቢ ወይ ወደ መግቢያው እሺ ወላኪን አልቢረ መልካም ብሎ ማለት ግን ምንድን ነው? من آمن بالله بالله يمننه واليوم الآخر بمجر شاكن والملائكة إنهم بملائكة والكتاب والنبيين بمسافتك بنبياتك الزلات أكساتك ليس البراء الله مجمرا لي بل كانوا مقاعدا لم أن تولوا وجهكم في تشاك التظر بالصلاة قبل المشرق والمغرب بأهم بأننا موجع ليش بهن أيهودك ስለሚያደርጉት ነው። እሺ እና ይሄ ሳይሆን አይሁዶች ወይ ቁረይሾች ሙሽሪኮች ወላኪን አልቢረ ኢንሻአላህ እናዋለን። ወላኪን አልቢረ ግን መልካም ማለት ምንድን ነው? ይሄ የተባለው ያው ለሶላት ነው። ስትሰግዱ ወደ ፀሐይ መውጫና መግቢያ ማድረጉ ይሄ ሳይሆን መልካሙ ማለት ምንድን ነው? ወላኪን አልቢረ መልካም ብሎ ማለት ለሙስሊም ሶላት አይደለም፣ ይሄ ለሙሽሪኮች ነው። ወላኪን አልቢረ መልካም ማለት ምንድን ነው? መን አመነ ቢላህ በአላህ ያመነ ወልየውም አልአኺር በመጨረሻ ቀን ወልመላይካ በመላይኮች ወልኪታብ በመጽሐፍቶች ወነብይነ በነቢያቶች አምስቱን እዚህ ላይ ጠቀሳቸው ወደሊሉል ቀደር በቀደር ደግሞ ብሎ ማለት ምንድነው እኛ ኩለ ሸይን አላህ እኛ ሁሉንም ነገር ኸለቅናሁ ፈጠር ነው ቢቀደር በውሳኔ ፈጠር ነው እኛ ሁሉንም ነገር በውሳኔ ፈጠር ነው ስለዚህ ሁሉም ነገር የተፈጠረው በአላህ ውሳኔ ነው ብሎ ማመን ይሄም አንዱ ነው ማለት ነው እሺ መርተበቱ ሳሊሳ አልኢሕሳን ሶስተኛው ኢሕሳን ነው ይላል ይሄ ነገር ያው ሰዓት ግን ሄዷል የሚያልቅ አይመስለኝም ايش الاحسان ركن واحد وهو ان تعبد ان تعبد الله كانك تراه فان لم تكن تراه فانه يراك والدليل قوله تعالى ان الله مع الذين اتقوا والذين ሁም ሙሕሲኑን ኢሕሳን ብሎ ማለት ምንድነው ቃሉ ማሳመር ማለት ነው ኢሕሳን ማሳመር ነው የመጀመሪያ ኢስላም ነው ብለን ጠቀስን አምስቱን ሰላትን የመሳሰሉት ኢማኖችን ደግሞ ጠቀስን አሁን ደግሞ ሶስተኛ ላይ ኢሕሳን መጣ ከኢስላምና ከኢማን በኋላ የዲን የትልቅ የውበት ደረጃ የሚደርስበት ነው ዒባዳዎችን ማሳመር ركن واحد አንድ ሩክን ነው አንድ ደረጃ ነው ወህወ አንድ ደረጃ ላይ ያለው እስላም አምስት አለው ኢማን ስድስት አለው ብለናል ይሄ ግን አንድ ነው ይሄ ምንድን ነው አንተ አቡደ አላህ አላህን ልታመልከው ነው ከአነከ ተራሁ እንደምታየው ሆነ ፈኢን ለም ተኩን ተራሁ አንተ የማታየው ብትሆን እኮ ፈኢነሁ የራክ እሱ ያያሃልና ይህንን አስቦ መኖር ይሄ ኢሕሳን ነው አላህ ያየኛል ብሎ የሚያስብ ሰው ወንጀል አይሰራም እና አላህ እያየኝ ነው ብሎ የሚያስብ ሰው ከወንጀል ይጠራል። ቢሰራም ሰዋኢሮችን ትንሽ የሚያስደነግጥ ነገር በኋላም ይመጣበታል። ከሰራ በኋላ ወይ ሊሰራ ሲልም ፍርሃት ያድርበታል። ለምን አላህ ያየኛል ብሎ ያስባል። ምን አሉ ከዛ በኋላ አንተ አብዱላህ ከአነከ ተራ እንደምታየው ካለ በኋላ አንተ ባታየው እኮ ፈኢነሁ የራከ እሱ ያያህልና አላህ በቁርአን ላይ እንዳለው ወደሊሉ ቀውሉ ተዓላ ኢነላህ መዐ ለዚነ ተቀው አላህ እኮ ከነዚያ ጋር ነው ከማ ከፈሩት ወለዚነ ሁም ሙሕሲኑነ እንደዚያም አሰማሪ ከሆኑት አሰማሪ ከሆኑት ጋር አላህ አብሮ ነው ማለቱ ባገዝ ነው እንጂ አላህ በእውቀቱ ከሁሉም ጋር አለ። ካፊርም ይሁን ሙስሊም የሚሰሩትን ያያል። ወሁወ መዓኩም አይነማ ኩንቱም፣ እሱ እኮ ከእናንተ ጋር ነው የትም ብትሆኑ ይላል አላህ ሱብሓነሁ ወተዓላ። ይሄ ግን ኢነላህ መዓ አለዚነ ተቀው ከፈሩት ጋር ነው ማለቱ አላህ በአገዙ ያግዛቸዋልም ለእነሱም አላህ ሪዳ አለው። እንደዚሁም አሳማሪ ከሆኑት አሳማሪዎቹ ግን ማናቸው? ዋናው አንተ አቡድ አላህ ከአነከ ተራሁ አላህን እንደሚያዩት አድርገው የሚያመልኩ እነዚህ ናቸው። ወቀውለሁ ተዓላ እንደዚሁም የእሱ ንግግር አላህ ምን አለ? ወተወከል ተመካ ተወኩል አድርግ ተማመን አለል አዚዝ ረሒም በዚያ አዚዝና ረሒም አሸናፊና አዛኝ በሆነው ጌታ ተወኩል አድርግ ተመካ አለዚ የራከ ያኮ የሚያይህ ነው ሒነ ተቁም للصلاة بقوم في جزيه وتقلبك اندجهم يميوك أنا وتقلبك مقلبا بكهم في الساجدين بسجد وشتع للصلاة إيه نقول يميوك أنا إنه السكو هو السميع والعليم سمنا آكنا وتوكل على العزيز الرحيم عشان في النا أذين بهنو كي تعتمك على شو الذي يراك يا يما هنا حين تقوم بقوم في جزيه للصلاة وتقلبك مقلبا بكهم ፊሳጂዲን በስጁዶች ላይ ይህንን ሁሉ የሚያይ የሆነ ጌታ በማ በአላህ ስብሐነ ወተዓላ ተመካ ኢነሁ ሁወ ሰሚዑል አሊም እሱ እኮ ሰሚና አዋቂ ነው ስለዚህ አላህ ስብሐነ ወተዓላ ሁሉን ነገር ያውቃል ሁሉን ነገር የሰውን ልጅ የሚከታተል የሚያይ ነውና ይህንን እያሰበ ሰው አላህን ያመልክ ዘንድ ይረዳዋል ማለት ነው ይሄ እውቀቱ ቀውሉ ተዓላ እንደዚሁም የአላህ ስብሐነ ወተዓላ ንግግር ምን ይላል وما تكون في شأن وما تكون أتهن مكو على النبي عليه الصلاة والسلام في شأن بهن نجر لي وما تتلو التنبم منه كرسو من قرآن كقرآن كقرآن دم أتكرم تنبم ولا تعملون إن أنتم دم أيها الإنسان سوج دم ولا تعملون مكو من عمل كسرة إلا كنا بنهن نجي አለይኩም በእናንተ ላይ ሸሁደን ተጠባባቂዎች መስካሪዎች ብንሆን እንጂ ምንም ነገር እናሰሩም ኢህ ቱፊዱነ ፊህ በዛ ላይ በምትገቡ ሰዓት ለስራው ወማ ተኩኑ ፊ ሸእኒን አትሆንም በሆነ ነገር ላይ አለ وما تتلو ለነቢዩ عليه الصلاة والسلام። وما تتلو አታነብም ደግሞ منه ከርሱ من قرآن ከቁርአን ولا تعملون አትሰራም አትሰሩም እናንተ ሰዎች من عمل ከሰራ إلا كنا عليكم እኛ እኮ በእናንተ ላይ ብንሆን እንጂ شهودا أي رقيبا ተጠባባቂዎች መስካሪዎች ብንሆን በእናንተ ላይ إذ تفيضون فيه ያን ነገር ለዛ ነገር በምትገቡ ሰዓት በምትሰሩ ሰዓት ተጠባባቂዎች ብንሆን እንጂ አታደርጉትም። ስለዚህ አላህ ስብሐነሁ ወተዓላ ምንም ኸይር አይሰሩም። እዚህ ላይ እንደተጠቀሰው ቁርአን አታነቡም ተብሏል። የተደረገ የተነገረው በሙሉ እንደዚሁም ሌላም ቦታ የተጠቀሳሉ አታደርጉትም በአላህ እውቀት ቢሆን እንጂ ይሄ እውቀት <clears throat> ማሰቡ የእህሳን ትልቅ ደረጃ ነው። ኢህሳን ማለት ሁሉንም ነገር ማሳመን ነው። እንዳልነው አንዱ አንዳንድ ጁዝ በየረካው ሊቀራ ይችላል። አንድኛው ደግሞ አንዳንድ ገጽ ኢህሳን ከሁለቱ ያደረገው ማን ነው ቢባል አንዳንድ ጁዝ የቀረው የዲን የማማር የዲኑን የሶላቱን የዒባዳውን የማሳመር ደረጃ ነው። ስለዚህ ይሄ ደግሞ የሚመጣው ከሶላት ከኢስላም ከኢማን በኋላ ነው። ትልቅ የዲን ደረጃ ስለሆነ ማለት ነው። እሺ ቀጥሎ ያለው እንግዲህ ሱና ነው። ረዥም ነው ኢንሻአላህ እናየዋለን። والحمد لله والصلاة والسلام على رسول الله صلى الله عليه وسلم